ዲነል እስላምን ለመነሰር ሐቅን ለማገዝ ጠላቶች የዲን ጠላቶች በገሃድ ታውቀው እናጠፋዋለን ብሎ ተዘጋጅተው ከነዚህ ጋር ለሚደረገው ፊልሚያ ወጥተው መስዋዕትነትን የሚከፍሉና ለህይወታቸው ሳስተው ዱንያ ላይ ረዥም እድሜ እንኖራለን ብለው ጓጉተው አገራቸው ላይ ቤታቸው ላይ የሚቀመጡትና የወጡት እኩል አይደሉም አለ አላሁ ስብሓነሁ ወተዓላ። ገይሩ ኡሊደረር አይነ በሽተኛዎች አይናቸውን የሚያማቸው ኡዝረኞች ሲቀርቡ ሌሎች ቤት የተቀመጡና ያለ ኡዝር ያለ ምንም ከልካይ ምክንያት ያለ በቂ ኡዝርና ያለ በቂ ምክንያት ትተው ተለይተው የተቀመጡ እና ወልሙጃሂዱነ ፊ ሰቢልላህ ቢአምዋልህም ወአንፉሲህም አለ ህይወታቸውን ገንዘባቸውን ከሚሰውት ጋራ ፈጽሞ እኩል ሊሆኑ አይችሉም ይላል አላሁ ስብሓነ ወተዓላ። فضل الله المجاهدين بأموالهم وأنفسهم على القائدين درجة ገንዘባቸውን ህይወታቸውን ለመሰዋት ምንም ሳይሳሱ የሚወጡት ይበልጣሉ በአጅር በሰዋብ ኡዝርና ምክንያት ከልካ የሆነ ችግር ከሌለባቸው አይነቶች በብዙ ደረጃ ይበልጣሉ አለ አላሁ ስብሓነ ወተዓላ። ወኩላን ዋዕደ ላሁ ወጥተው እዛ ለጂሃድ ራሳቸውን የሚሰዉና ህይወታቸውን የሚሰጡ ለኢላኢ ከሊመትላ እና ኡዝር አግዷቸው ቅድም እንዳለው ሁለት ደራር አይነቶች አይን ህመምተኞች አቅም የሌላቸው ደካማዎች፣ አረጋውያን፣ ሽማግሌዎች፣ ሌላም ሌላ አይነት በሽታ ዑዝር የሆነባቸው አይነቶች እና የወጡት በንያ አንድ ከሆኑ ለሁላቸውም አላሁ ስብሓነሁ ወተዓላ ቃል ገብቷል። ጀዛአል ሐሰን ፊል አኽራ ሊከፍላቸው ሁላቸው ለሁላቸውም መልካም የሆነ ቃል ኪዳን ገብቶላቸዋል ይላል። ይሁን እንጂ በየትኛውም ሆነ በየትኛውም መልኩ ወፈደለ ላሁ ልሙጃሂዲና አለልቃዒዲና አጅረን ዐዚማ ወጥተው ራሳቸውን ህይወታቸውን የሚሰው ለአደጋ ራሳቸውን ለዲን ስሉ ለኢላሂ ከሊማት ላይ ሲሉ የወጡት ከበድ ባለ አጅርና ሰዋብ ይበልጧቸዋል ይላል። ደረጃት ምንሁ ወመግፊረተን ወረሕማ ወካነ አላሁ ገፉረን ረሒማ። የመበላለጡ ጉዳይ ደረጃዎች ደረጃዎች አሉት። በእኽላሱ በንያው ልካ ልክ ይበላለጣል። ሙጃሂድ ራሱ አወጣጡ እንቅስቃሴው ይታይለታል በብዙ መልኩ። ተጨማሪ ግን መዓል መግፊረቲ ወረሕማ ይሄንን እድል ከአላሁ ስብሓነሁ ወተዓላ ያገኛሉ ይላል። إن الذين توفاهم الملائكة ظالمي أنفسهم በመቀጠል አላሁ ስብሓነሁ ወተዓላ አንዳንድ ሂጅራ ስደት ከመካ ወደ መዲና ነቢዩን ተከትለው ለዲናቸው ስሉ ችግርና ጉስቁልና ሲፈራረቅባቸው ወደ መዲና ሰሃባዎች እንዲታዘዙ ሂጅራ እንዲወጡ ታዘው ሲወጡ አንዳንዶች እዛው መካ ላይ የቀሩት አሉ። በሁለት ይከፈላሉ። ከፊሎቹ ውስጣቸው መቶ በመቶ የጸዳ ባለመሆን የተነሳ ጥርት ያለ ኢማንና ተቅዋ ውስጣቸው ላይ ካለመኖሩ የተነሳ ሂጅራን፣ ስደትን፣ ቤታችን ንብረታችንን ጥለን አንወጣም በሚል መውጣት የማይችሉ ደካማ እንደሆኑ ነገር አስመስለው እዛው መካ የቀሩም አሉ ሙናፊቆች። አንዳንዶቹ ደግሞ በእውነትም በሽተኛ ሆነው ደካማ ሆነው አቅም የሌላቸው መንገዱንም በውል የማያውቁ ሴቶች ልጆች እንደዚህ አይነቶች ትክክለኛ ዑዝር ኖሯቸው ወደ መዲና ሂጅራ ስደት ሳይወጡ ተለይቶ የቀሩም አሉ እና ከዛ በኋላ አላሁ ስብሓነሁ ወተዓላ ወደ መዲና ሰሃባዎችና ነቢዩ ሂጅራ ከሄዱ በኋላ ባለፈው ደርስ ስለ በድር ጂሃድ ትንሽ ነካክተን ነበር። ሂጅራ ወደ መዲና ስደት ከሄዱ በሁለተኛው ዓመታቸው ነበር በድር ጂሃድ የተከሰተው ብለናል። በዚህን ጊዜ ተገደን ነው የመጣን ብለው ከነዚህ ከሙሽሪኮች ጋር ሰሃባዎችን እና ነቢዩን ከሚያጠቁ አካሎች ጋር ከመካ ከቁረይሾች ጋር እነዚሁ አይነቶች ሂጅራ መሄድ፣ ስደት መውጣት እየቻሉ እያወቁ የቀሩ ያለምንም ዑዝር ተገፍትረው ተገደው በና አቡ ጃህል አማካይነት ለበድር ጅሃድ ሄደዋል። ሳይሞቱ የቀሩም አሉ። አጀላቸው ደርሶ እዛው ይሞቱም አሉ። በዚህም ጊዜ አንዳንድ ሰሃባዎች መካ ላይ እኛ ሂጅራ ስንመጣ ወደዚህ ወደ መዲና አቅማተው የቀሩ አይነቶችንም ጭምር አግበስብሰው መጥተው አስጠቅተዋል ቁረይሾች፣ ሙሽሪኮች ብለው እርስ በርሳቸው አወሩ። የዛኔ ምስጢሩን አወጣ አላሁ ስብሓነሁ ወተዓላ። ለሞቱት አይነቶች አለ ሩሃቸው ሲጠየቅ إن الذين توفاهم الملائكة ظالمي አንፉሲህ ሂጅራ መውጣት እየቻሉ እዛው ከኩፋሮች ከሙሽሪኮች ጋር ተቀላቅለው ተመሳስለው دار شرك ላይ እዛው የሚኖሩ ወደ دار الإيمان መሄድ እየቻሉ እንዲህ አይነቱ አደጋ ገጥሟቸው ለሞቱት قالوا فيم كنتم የዲናችሁ ጉዳይ መካ ስትኖሩ እንዴት ነበር? قالوا كنا مستضعفين في الأرض ደካማዎች ነበር። ወደ ሂጅራ ነቢዩና ሰሃባዎች ወዳሉበት እንዳንመጣ አቅመ ደካማዎች ነበር ይላሉ። ለመላይካዎች እንዲህ አይነት መልስ ይሰጣሉ። መላይካዎቹ በተቃውሞ ቃላት ቃሉ አለም ተኩን አርዱላህ ዋሲያ ፈቱሃጅሩ ፊሃ በነፃነት ዲናችሁን ልታራምዱ ሂጅራ ስደት እንድትወጡ የአላህ ምድር መሬቷ ሰፊ አልነበረችም። ምን ከልክሏችሁ ነው አስመስላችሁ እዛው ተደበላልቃችሁ መካለ ልትኖሩና ልትቀሩ ያበቃችሁ? ብሎ ይሏቸዋል። ስለዚህ እንዲህ አይነት ሙናፊቆች ፈኡላኢከ ማአዋሁም ጀሃነም ወሳአት መሲራ የሚሉትና የሚሰጡት ምላሽ የሙናፊቅ ምላሽ ነው። እንዳሉትም ደካማ ሆነው ተቸግረው ሳይሆን አውቀው ሆን ብለው መጀመሪያውኑ ሙስሊም ነን ብለው የነበሩትም አስመስለው ስለነበር እነዚህ መቀመጫቸው منوریاچو جهنم نو منوریاو آخر علی جهنم میتدرگلت اندیت کفا منوریا نو یلال الله سبحانه وتعالى إلا المستضعفين من الرجال والنساء والولدان آو بؤنتم هجرة ودى مدينة نبي جنة صحابه وشراء اللبت لممتات يؤنتم دكامانت يا قداتشو ወንዶችም ሴቶችም ልጆችም አረጋውያን ላ የስተጢዩነ ሂለተን ወላ ያህተዱነ ሰቢላ አቅም የሌላቸው መንገዱንም በውል የማያውቁ እንዲህ አይነት ደካማዎች ሲቀሩ ሌሎቹ የውሸት ሂጅራ ለመውጣት ይሄ አይነት ችግር አግዶን ነው ብለው የሞቱት የጀሃነም ማገዶ ናቸው አለ አላሁ ስብሓነ ወተዓላ። እነዚህ ደካማዎቹማ ፈኡላኢከ አሰላሁ አን ያዕፉ አንሁም አላህ ሊተውና አውፍ ሊላቸው ይጠበቃል ከአላሁ ስብሓነሁ ወተዓላ። ምክንያቱም ወካነ አላሁ አፉወን ገፉራ አላህ በአብዛኛው የሚተው ማርታን የሚለግስ ጌታ ነውና። ከዛ በኋላ አንዳንድ ትክክለኛ ደካማ ሆነውም ከቀሩት ውስጥ ጉዳዩ ይሄ የቁርአን አያት መውረዱን የሰሙ አንዳንዶቹ ደግሞ ጨነቃቸው። ከነዛ ውስጥ አንዱ ደምረት ብኑል ቀይስ የሚባል ከሙስተዳፎች ከደካማዎች የነበረ ነው። መካ ላይ አላህ እንግዲህ ስለ ሂጅራ እንዲህ አይነት የቁርአን አያትን አውርዷል የሚባለውን ሰምቶ ለረዥም ጊዜ ታሞ አልጋ ላይ የተኘ ሰውዬ ነው። ልጆቹን ሰበሰበና በቃሬዛም ቢሆን አድርጋችሁ ተሸክማችሁኝ ወደ መዲና ውሰዱኝ አለ። እዚህ ሆኜ መሞት አልፈልግምና አለ። ይህ አያት የቁርአን አያት ከወረደ ጀምሮ ወላሂ ላ አቢቱ ሌይላ ቢመካ መካ ለአንድ ምሽት እንኳን ማደር አልፈልግም አለ። ልጆቹ አልጋ ላይ ቃሬዛ ላይ አድርገው ተሸክመውት እየሄዱ መንገድ ላይ ተንዒም የሚባል ቦታ ደርሶ ከመካ ወደ መዲና ተሸክሞት እየወሰዱት ነበር። أجل ኡ ደረሰና ሞተ እዛው። ከዛ በኋላ ይህ የቁርአን አያት ነብዩ ላይ ወረደ። ومن يهاجر في سبيل الله አለ። ዲኑን በነፃነት ሊመራ ዲኑን በነፃነት ሊያራምድ ኩፍርና ካፍሮች ሙሽሪኮች በበዙበት መካ ላይ መኖር ያልቻለ ሂጅራ ስደት እናንተ ወዳላችሁበት ነቢዩና ሰሃባዎች ወደ መዲና ሂጅራ እየወጣ ለመውጣት ራሱን ያዘጋጀ بإخلاص بتقوى أول أطول الله كون يجد في الأرض مراغما كثيرة وسعى الله سبحانه وتعالى ما ششام يا ما شاك اللتان يرزقونم يا سفا اللتان على الله سبحانه وتعالى كذا بوالا بدمرة بن قيس باهونو منغل لي بموتو صحابة هجرة يوطا ልጆቹ በቃሬዛ ተሸክመውት አጀሉ መንገድ ላይ ደረሰው። በዚህ ሰበብ የቁርአን አያት ወርዶ ለነቢዩ ሲያሳውቅ ለፍዙ ይላል ወመን የኽሩጅ ሚን በይቲሂ ሙሃጅረን ኢለላሂ ወረሱሊ ከዚህ በፊት መውጣት እየቻለ በየትኛውም አጋጣሚ መካ ተለይቶ የቀረ የሆነ አላህ በቁርአኑ ይህን አያ ከወረደ በኋላ ታምሜ እዚሁ መካ ላይ መሞት የለብኝም ሂጅራ ነቢዩና ሰሃባዎች ወዳሉበት መሄድ አለብኝ ብሎ በጥሩና በጠራ በጸዳ ንያ ወደ አላህ ወደ ረሱል ስደት እየሄደ እያለ ثم يدركه الموت ፈቀድ ወቃ አጅሩሁ አለላህ አጀሉ ደርሶ መንገድ ላይ የሞተ እንደ ንያው ሂጅራ ወጥቷል هجرة وطول بمن علامة وتساقطوال بمن أجرنا صابو يسد قلتال آل آه، الله سبحانه وتعالى وكان الله غفورا رحيما وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة الله سبحانه وتعالى إن يهلون سلمنافقوشنا سلتقوى الله سلمتقوش የእውነት ሂጅራ የሚወጡትንና ኡዝር ከልክሏቸው የቀሩትን ኡዝር ያልከለከላቸውንም በዚህ መልኩ ከዳሰሰ በኋላ አሁን ወደ ሌላ ህግና ደንብ መግባት ጀመረ። አለ አላሁ ስብሓነ ወተዓላ ወኢዛ ደረብቱም ፊል አርድ ፈለይሰ አለይኩም ጁናሁን አንተቅሱሩ ሚነ ሰላ መንገደኛ ሆናችሁ በወጣችሁ ጊዜ አለ አወጣጡ ለገዝዋ ለጂሃድም ይሁን ለትጃራ ለንግድም ይሁን ለሌላ ዓላማም ይሁን በእናንተ ላይ ሰላትን ሩባዒ የሆኑትን ሰላቶች ሱናኢ አድርጋችሁ ረካዓተን በመስገድ ብታሳጥሩት ወንጀል የለባችሁም ማለት መንገድ ሰው በሚሄድበት ጊዜ መንገደኛ ሙሳፍር ሲሆን እንደ ነዋሪነቱ እንደ ራሱ አገር ሁሉ ነገር የተመቻቸ ላይሆን ይችላል። ቢያንስ ነፃነቱ ራሱ ቀላል አይደለም። ራሱ አገር ላይ የሚያገኘውንና የሀሳብ ነፃነት፣ እረፍት፣ ሙሳፍርነት ላይ ይሄን ሁሉ ሊያጣ ይችላል። እንደ አገሩ የሰው ልጅ እንደ ቤቱ ፍሪደም ላይኖረው ይችላል። ስለዚህ ዲነል ኢስላም ሲያግራራ ሁኔታዎችን ሲያመቻች ካመቻቻቸውና ካግራራቸው ህግና ደንቦች አንዱ ሰላት ነው። መቼም የማይቀር ግድና ፈርድ ዋጅብ የሆነ ነው። ግን በአካባቢው ላይ ሰው እያለ ይሰግድ የነበረውን አሰጋገድ መጠኑን ቀንሶ መስገድ እንደሚቻል ገለጸ አላሁ ስብሓነ ወተዓላ። ሙሳፍርነትን በወጣችሁ ጊዜ ወንጀለኛና ጥፋተኛ ስህተተኛ ናችሁ አትባሉ፣ ወንጀል አይኖርባችሁ ሰላትን ብትቀንሱ አለ። እዚህ ላይ ሰላት ሲቀነስ ቀስር በሚደረግ ጊዜ ሩባኢ የሆኑ ሰላቶች ብቻ ናቸው ማጠር ያለባቸው መጠናቸው መቀነስ ያለበት። ሩባኢ የሚባሉ ሰላቶች አራት ያላቸው ናቸው ሩባኢ በሚል የሚጠሩት ዙሁር ሰላት፣ አስር ሰላት እና ኢሻ እነዚህ ወደ ሁለት ሁለት ረካ ማጠር ይችላል። ሁለት ሁለት ረካ በመሆን ማጠር ይችላል። ይሄ ነው ቀስር የሚባለው። ጀም የሚባለው ደግሞ ማጣመር ማለት ነው። ሁለትን ሰላት ማጣመር ዙሁርን ከአስር ጋር መግሪብን ከእሻ ጋር ይሄ ጀም ይባላል። ጀም ግን ሲደረግ ሁለት ሰላት በኢቃም መለየት አለበት። መሀሉ ላይ ኢቃም ተደርጎ ነው የሚለየው። አንድ አዛም ብሎ ቢል መንገደኛ ምሳሌ ዙሁር ሰላት ሰገደ፣ አስር ሰላት ደግማለሁኝ አለ በዛው በዙሁር ሰዓት ይህ ጀምዕ ነው፣ ጀማዓት ተቅዲም ነው። ዙሁሩን ሰግዶ ከተነሳ በኋላ እንደገና ለአስሩ ኢቃም ብሎ አስሩን መስገድ አለበት። እዚህ ላይ ጀምዕም ቀስርም ተደርጓል ማለት ነው። ሌላው ቀስር የማይቻልበት አጋጣሚ አካባቢ ላይ ግን እያለ ማንም ሰው ቀስር ሰላት አይችልም። በራሱ አገር፣ በራሱ ሰፈር፣ በራሱ አካባቢ በነዋሪነቱ ቦታ ላይ ቀስር አይቻልም። ጀም ይቻላል። ጀም ይቻላል። ሰላቱ ሳይጎድል መጠኑ ሳይቀንስ በምክንያት አካባቢውም ላይ ያለ ሰው ጀም አድርጎ ይሰግዳል። በሽተኛ ምሳሌ ህመምተኛ፣ በጣም በሽተኛ እየተፈራረቀ ያስቸግረዋል እንበል ህመሙ ጠዋት ቀለል ብልለት፣ ከሰዓት ጠንከር ይልበት ይሆናል። ማምሻ ይቀላል። እንደዚህ የተፈራረቀ የጤናው ጉዳይ አስቸጋሪ የሆነ ራሱን የሚያውቀው ባለቤቱ ነው። ይህ በሽተኛ ጀም አድርጎ መስገድ ይችላል። ዙሁርን ከአስር መግሪብን ከእሻ ቀስር ግን አይቻልም እና ቀስር ይፈቀድላችኋል ሙሳፍር መንገደኛ በሆናችሁ ጊዜ ብሎ አላሁ ስብሓነሁ ወተዓላ ሲገልጽ እንክፍቱም አየፍትነኩም ለዚነ ከፈሩ ምናልባት ጂሃድም ሆነ ወጥታችሁ ስጋቱ ውስጣችሁ ላይ ካለ ጠላቶች ሊያጠቁን ይችላል ብላችሁ ከሰጋችሁ ቀስር አድርጋችሁ መስገድ ትችላላችሁ ይላል። አንዳንድ ዑለማዎች በዚህ ጊዜ ኸውፍ የለም ስጋት ብዙም የለም። ስለዚህ ቀስር ማድረግ አይቻልም የሚሉ ለማዎች አሉ። አንዳንድ መጽሐፍ ላይ ይሄ ይገለጻል። ምክንያቱም እንክፍቱም አንየፍትነኩም ለዚነ ከፈሩ ብለዋልና ስጋት ካላችሁ قصر አድርጋችሁ ስገዱ፣ مسافر የሆናችሁ ሰዎች። ይሄ ጉባር እንዴት ሆኖ ይነሳል? ጅምሁር ለማ እና ትላልቅ ሙፈሲሮች ይሄ አላሁ ስብሓነ ወተዓላ በያነል ዋቂ ይባላል። ይሄ በያነል ዋቂ ይባላል። በሰዓቱ ሳህባዎች በአብዛኛው ስምርታቸው ለጂሃድ ስለሚሆንና ከዛ ጋር ተያይዞ ስለወረደ እንጂ ይሄንን አንድ ጊዜ ያዕላ ኢብኑ ኡመያ የሚባል ሰሃባ ዑመር እብኑል ኸጣብን ጠይቀው ምን ብሎ ይጠይቀዋል? አላሁ ስብሓነሁ ወተዓላ ስለ ሰላት ቀስር አድርጎ መስገድን ሲፈቅድ እንክፍቱም አየፍትነኩም እለዚነ ከፈሩ ብሏልና ስጋት ካላችሁ በጠላት እንወረራለን፣ ጥቃት ይካሄድብናል ብላችሁ ከሰጋችሁ ብሎ አስምሮበት ተናግሯል። ወቀደ ሚነናስ ሰዎች አሁን ሰላምን አግኝተዋል። ቀስር ሰዓትን እንዴት አድርገን መስገድ እንችላለን ሙሳፍር መንገደኛ ከሆን ብሎ ጠየቀ ሰሃባ ዑመር እብኑ ኸጣብን። ፈቃለ ዑመር እብኑ ኸጣብ አለ አጅብቱ ሚማ አጅብተ ምንሁ ፈሰአልቱ ረሱላላህ ሰለላሁ ዐለይሂ ወሰለም አንተ በዚች የቁርአን አያት ተገርመህ እንደጠየከኝ በዚችው ቃል በቃል እኔም ተገርሜ ነቢዩን ጠይቄያቸው ነበረ። ፈቃል አሉ ነቢዩ አለይሂ ሰላቱ ሰላም ሰደቀቱን ተሰደቀ አላሁ ቢሃ አለይኩም ፈቅበሉ ሰደቀታ አዝኖላችሁ አላህ ራርቶላችሁ ሙሳፍር በሆናችሁ ጊዜ አራት ረካ የነበረውን ቀስራችሁ ሁለት ረካ አድርጋችሁ ስገዱ ብሎ ሰደቃ አድርጎላችኋልና ተቀበሉት ብለዋልና ተቀብሎ መተግበር ነው፣ ጥያቄ አያስፈልገውም አለ ዑመር ብን ኸጣብ። إن الكافرين كانوا لكم عدوا مبينا። ጂሃድ ላይ ባላችሁበት ጥንቃቄ ጉድለት ባላችሁ ሰዓት እንዳያጠቋችሁና ስጋት ወሯችሁ ሰላታችሁ ቀስር መሆን እንደሚችል ስንፈቅድ ምክንያቱም ጠላቶቻችሁ ለእናንተ ያላቸው ጥላቻ የከበደ ነውና ግልጽ ነው ጠላትነታቸውም ይላል። ከዛ ወጣና አላሁ ስብሓነሁ ወተዓላ ነቢዩን ሰሃባዎቻቸውን የተለያዩ አይነት ጂሃዶችን ይዘው ሲሰማሩ ይህ ሰላት ዋጅብ ነው፣ ግዳጅ ነው ብለናል። መቼም የትም ምንም ሊያስቀራው የማይችል ነው። ምናልባት አይነቱና መጠኑ በአሁኑ አይነት አገላለጽ ሊቀንስ ይችላል። መልኩም ትንሽ ሊቀየር ይችላል ያሰጋገሩ። ከዛ ውጭ ግን እስከነ እስከ መጨረሻው ሰላት ሊቀር የሚችል ነገር አይደለም። ስለዚህ ግዳጅ የሆነውን ሰላት መቼም ቢሆን መቼም መቅረት የሌለበትን ለነቢዩ ሲያስተምር ሰሃባዎቻችሁን ይዘው በወጡ ጊዜ ጂሃድ ስምርት ላይ እያላችሁ